الله الرحمن الرحيم الحمد لله رب العالمين قيوم السماوات والأرضين أشهد أن لا إله إلا الله ولي الصالحين وأشهد أن سيدنا محمدا عبده ورسوله سيد الأنبياء وصفوة المرسلين صلى الله عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد أحبتي في الله ወንድሞቼ እህቶቼ ተውጅሃት ሊልኡመሃት ለእናቶችና ለወልል አኸዋት ለእህቶችም ጠቃሚ ምክሮችን ለመለገስ በታሰበበት ትምህርት ላይ አሁንም ትምህርታችን ይቀጥላል እህቶቻችን ሞዴል ያስፈልጋቸዋል ሞዴል ባለመኖሩ እናቶች ላይ ያዩት ነገር የተሳሳተ ነገር በመሆኑ ለምን እነሱ አያረጉትም በሚል የሆነ እስላማዊ ነገር ሲነገራችሁ ወይም ሲነገራቸው ቅር ይላቸዋል። አንዳንዶቹማ እንደውም እናቶቻችን ያላደረጉትን እናቶቻችን ያልነበሩበትን ይሉናል። እናቶቻችን ለምን አላደረጉትም አብረን የምንጠይቀው ነገር ቢሆንም ኢስላም ግን ከእናቶቻችን በላይ የነበሩ ለዓለም ሞዴል የሆኑ ወርቃማ ታሪካቸውን አስመዝግበው ያለፉት እህቶቻችን ያደረጉትን ነገር ለእናንተ ማውሳትና ማስታወስ ማበርከት የግድ ሆኖብናል። አሁን በልብስ አለባበስ ላይ ያሉትን ሞዴሎች ነው፣ የሴት አርአያዎችን ነው እየጠቀስኩ ያለሁት። ዑመር ብን ኸጣብ ረዲየላሁ ተዓላ አንሁ ነቢዩ ሰለላሁ ዐለይሂ ወሰለም መን ጀረ ሰውበሁ ኹየላ ለም የንዙር ላሁ ኢለይህ የውም አልቅያማ من جر إزاره من جر ثوبه خيلاء لبسون لكرات بلو آه ልታይበት ብሎ የጎተተ ከቁርጭምጭሚት በታች አውርዶ የሚጎትት ሰው አላህ የቂያም ቀን አይመለከትም ወደሱ ከአላህ ጋር የመታየት እድሉ የተዘጋ ነው ለን የንዙር ላሁ ኢለይህ የሚል ሐዲስ ሲያወሩ እሙ ሰለማ ትዝ አላቸው እንዴ ልብስ መጎተት የአላህን ማየት ያስከለክላል አዲያኛ ሴቶች ምን ሊበጀን ነው አሏ ከይፈ ተስነዑ ኒሳኡ ቢዙዩሊህነ ሴቶቹ ታዲያ የእግራቸውን የልብሳቸውን ጫፍ የቀሚሳቸውን ጫፍ ምን ሊያደርጉት ነው አሉ እየተጎተተ ነበር ማለት ነው አይደል የሚያሳየው ቃለ ዩርኺነ ሽብረን ዩርኺነ ሽብረን ስንዝር ያርዝሙት አሉ። ቃለት ኢዘን ተንከሽፉ አቅዳሙሁነ አንድ ስንዝር መሬት ላይ ቢጎተት ሳብ ሲያደርጉት እግራቸው እንትናቸው ተረከዛቸው ሊታይ ነዋ አሉ ኡሙ ቃል ፈዩርኺነ ዚራዓን ወላ የዚድና አለይ እሺ አንድ ክንድ ከጫማ በታች ከእንትን በታች ይውረድ ከዚያ በላይ ግን እንዳይጨምሩ። ያ ሰላም፣ ያ ሰላም፣ ያ ሰላም። እስቲ የትኛዋ ሴት ናት በምንም አገር ላይ በየትኛውም አገር ላይ ይሁን በየትኛውም አጋጣሚ ይሁን አንድ ክንድ የሆነ ከእግሯ በታች ከቁርጭምጭምቷ በታች አንድ ክንድ ርዝመት ያለው ልብስ ለብሳ የምትሄድ ሴት አለች? አንድ ክንድ አይደለም ስንዝርም የሆነ አሁን እኮ አብዛኛው ሴት ከባት በላይ ነው የሚለብሰው ማለት ይቻላል። ከዚያ ደግሞ በጣም ጥቂት ናቸው የማይባሉ ደግሞ ከጉልበት በላይ ሆኗል። ከጉልበት በላይ ሆኗል። አያችሁ እንዴት እንደወረድን እንዴት አርአያ የሙስሊም አርአያዎችን እንዴት ለቀን የማንን አርአያነት እየተከተልን እንደሆነ እንትና ማን ነው ይህንን ሐዲስ ኢማሙ ትርሚዚ ሊባስ ላይ ኢማሙ ነሳኢ አዚና ባቡ ዙዩል ኒሳ ላይ አቡ ዳውድ ፊ ሊባስ ባቡ ቀድሪ ዘይል የሚጎተተው ትርፍ ልብስ ምን ያህል ሊሆን እንደሚችል በሚለው ላይ ይልና وخص رسول الله صلى الله عليه وسلم لأمهات المؤمنين في الذيل شبرا ለሴቱ ለነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች የሚጎተተው መሬት ላይ የሚጎተተው ልብስ አንድ ስንዝር ይሁን ሲሉ ፈስተዘድነሁ ፈስተዘድነሁ ጨምርልን ብለው ጠየቋቸው። ፈዛደሁ ሽብረን አንድ ክንድ እንዲሆን አረጎ አንድ ስንዝር ጨምረው ፈኩነ ዩርሲልነ ኢለይና ፈነዝረዑ ለሁነ ዲራአ ከዚያ ተነሱ በሰውነት ባለፈ ያለው አንድ ክንድ መሆኑን እናረጋግጥ ነበረ በየአጋጣሚው ሚማ ይዱል አላ ሽደት ሕርሲህን አለ ሴትር የረሱል ዓለይሂ ሰላቱ ወሰላም ሚስቶች ራሳቸውን ከባዕድ ወንድ ለመሸፈን ያደርጉት የነበረ ጥንቃቄ ምን ያህል እንደነበረ በይፋ ነው የሚያሳየን። አጣ እብነ አቢ ረባህ እብኑ አባስ የጀነት ሴት ልታይ ተፈልግ እንደሆነ ላሳይህ አሉኝ ይላል አጣ። አዎ ኧረ ያሳዩኝ አልኳቸው። ቃል ሀዚህ ልመርአቱ ሰውዳ ይቺ ምናውቃት በሰፈር ያለችው ጥቁር ሴት ናት አሉኝ። ነቢዩ ጋር አለይሂ ሰላቱ ወሰላም መታ ኢኒ ኡስራዑ እኔ አውድቅ አለብኝ ይጥለኛል። ስወድቅ ደግሞ አቅሌን ስለማላቀው መቆጣጠር ስለማልችል ስንፈራገጥ ስንፈራፈር እገለጣለሁኝ እና ዱዓ አርጉልኝ አለቻቸው። ያሳሰባት ህመሙ ብቻ አይደለም። ከህመሙ ይበልጥ የበለጠ ያሳሰባት ምን እንደሆነ አየን አይደለም? ምኑ ነበር ያሳሰበ? መጋለጧ። አተከሸፍ ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ምን አሏት? ከፈለግሽ በዚሁ ላይ ታግሰሽ ከሞች ለጀነት እየተጋበሽ እየተዘጋጀሽ ስለሆነ ይሄ ይሻልሻል። ከፈለግሽ ደግሞ አላህ አፍያ እንዲያደርግሽ አላህን እለምንልሻለሁ አሏት። አየሽ፣ አጓጓት። ስለዚህ ይህንን የዱንያውን በየቦታው እየሄድኩኝ መውደቅና መንገላታቱን በቻል ይሻለኛል በሚል ቃለት አስቢሩ እታገሳለሁኝ እችለዋለሁ ግን ፈኢኒ አተከሸፍ ያ ረሱላላህ እኔ እኮ የማልችለው መጋለጤን ነው ራቁቴን እየሆንኩ እኮ ነው ሀፍረተ ገላዬን እኮ ሊያይብኝ ነው ወንዱ ሰውነቴ እኮ ወንዶች ጋር ሊታይ ነው ያ ረሱላላህ ጉድ ፈድዑ ላህ አላ አተከሸፍ አረዷ አርጉልኝ ያለመጋለጤን ጉዳይ እንዳልጋለጥ የመጋለጤ ነገር ነው ያሳሰበኝ። ፈደዓ ለሃ ነቢዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉላትና እንዳትገለጥ ዱዓ አደረጉላት። ከዚያ በኋላ ዱዓ አደረጉላት፣ አንድም ቀን አልተጋለጠችም ይላሉ። እኔ በዚህ በእነዚህን ታሪኮች በማውሳት የምፈልገው መሸፋፈን አዲስ የመጣ የሃይማኖት ነገር አይደለም። አንዳንድ ጊዜ እኮ ሀታ ሙስሊም የሆነው ሰው ሁሉ ሳይቀር ሂጃብን፣ ኒቃቡን፣ ሲትሩን፣ መደበቁን እየተቸው መምጣቱ እኮ ነው እያሰላችን ያለው። ካፊርማ አያውቅም እኮ ካፊር ምን ከካፊር ድሮስ ስለ እስላም ምኑን ትጠብቃለህ? ማያውቀውን ያላመነበትን የካፊር ሴት አይደለም የሙስሊም ሴቶቹ ይተቹታል። ይህንን ልብስ እንዴት አይተቹት? ሌላው ነገር በሙሉ ስለ እስላም የተወራውና የሚነገረው ሁሉ በሙሉ እየለቀቅነ ስለመጣነ የልብስም ነገር ቢለቅ ሰዎች ቢለቁ ይህን ያህል የሚያስተች ነገር አይደለም። አይለብሱም ሴቶች ምን እንዴት ይለብሳሉ? እንኳን ፊታቸው መሸፈን አይደለም ሶላትስ እየተዋደን እንደ ሙስሊም ነን ብለው እየሰረቁ አይደል እንዴ ሙስሊም ነኝ ብለው እያታለሉ አይደል እንዴ ሙስሊም ነኝ ብለው ታዲያ ባይለብሱ ምን ይገርማል? የሚገርመው ግን በጣም የሚገርመው ይህን ሁሉ ፈተና አልፈው የለበሱትን እህቶች ማሳደድና መተቸት፣ ማሸማቀቅ አንዳንድ ጊዜማ እንዲያውም እንደ ወንጀለኛ አይቶ ወንጀለኛ አርጎ መክሰስ፣ የወንጀለኛ ምልክት አርጎ መተቸት። ሱብሓነላህ። እኔ በዛሬው በዚህ በዚህ ርዕሴ የፈለግኩት ሴት ልጅ ፊቷን መሸፈኗ፣ ሴት ልጅ ሂጃብ ማድረጓ መጀመሪያ እንደው ከሁሉ በፊት የራሷ ምርጫ ነው። መረጠችው በቃ። ራቁቷን የምትሄድ ከተማ ላይ የምታስቸግር ትምህርት ቤት ውስጥ ስራ ላይ የተለያዩ ወንዶችን በተለይ ላጤዎችን ብዙ ነው። ላጤው እኮ የሚያገባ ብዙ የለም። አሁን ቀርቷል ማግባት። የሚያማልሉ ስራ የሚያስፈቱ አባት የሌለው አሳዳጊ የሌለው ልጅ በየቦታው እንዲወለድ ምክንያት የሚሆኑ ተሸፋፍለው የሚሄዱ ወይስ ተገላልጠው የሚሄዱ? እውነቱን ካየን እውነቱን ከተረዳንና ከተማመነ ከጉልበቷ በላይ ስንጥቅ ልብስ ለብሳ ውይይት መኪና ላይ ቁጭ ስትል ፊት ለፊት ጎረምሳ ፊት ለፊት አውቶቡስ ጋር ቁማ ስትጋፋ ትምህርት ቤት ውስጥ ጎረምሳ ተማሪ ጋር ስትሄድ ያለች ሴት ናት። አረ ስርዓት ያዥ እንጂ ራስሽን ሸፍኝ እንጂ ራስሽን ደብቂ እንጂ መባል የነበረባት ይቺ ግን ተሸፍና ነው የምትሄደው። ውስጧ ምን ይኑር ምን ይኑር አይታወቅም። በጣም ጋጠወጥ ካልሆነ በስተቀር ተሸፍና የምትሴት አትወሰውሰውም። እንዲሁ ቢያስብም አይደፍራትም። እየጣለኝ እያመመኝ ባክህ አድርጉልኝ ስትል እገለጣለሁኝ አለች። እሺ ትታገሽና ጀነት ትጠብቂያለሽ ወይስ ዱዓ አረግልሻለሁ ሲሏት ዱዓ አርጉልኝ ይታገንተን እታገሳለሁኝ እችለዋለሁኝ ግን የመጋለጥ ጉዳይ ነው ያሳሰበኝ በሌላ አባባል እኮ እኒ አተከሸፉ የሚለው ቦታ ላይ እኒ አኻፉ ልከቢት አን ዩጀሪደኒ ኢብሊስ ራቁቴን ሊያደረገኝ ይችላል ወይ አንድ ተራ ዱርዬ ጋጠወጥ እንዲያወድቀ ሲያየኝ እኮ ሰውነቴን ሊገልጠኝ ይችላል ብዬ ፈርቼ ነው አለች አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ኡሙ ሰለማ ቤት የሆነች ሴትዮ መታ አብራቸው ኡሙ ሰለማ ጋር እያለች ገቡ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ሲገቡ ልክ ኡሙ ሰለማ መጥተው በእንትኔ በእጅጌ እንደዚህ ሽፍን አሉ ይላሉ። ኡሙ ሰለማ ሚስታቸው የነብዩ ባለቤት አዎ። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ነገር ተነጋግረው እኔ አልገባኝም ተመልሰው ወጣሉ። በኋላ ለኡሙ ሰለማ ያ ኡሙል ሙእሚኒን እናታችን ከአኒ ራእይቱ ረሱላላህ ሰለላሁ ዐለይሂ ወሰለም ገድባን ነብዩ የተቆጡ ዛሬ ተቆጥተው ያየኋቸው ይመስለኛል። ተቆጥተው ነው እንዴ አልኳቸው። አዎ አልሰማሻቸውም እንዴ ያሉትን አሉኝ። ቁልቱ ቃለት ቁልቱ ወማ ቃለ ምን አሉን ያሉትን አልሰማሁም እኮ አልኳቸው። ቃለት ቃለ ኢነ ሱአ ኢዛ ፈሻ ፊ ልአርድ ፈለም ዩተናሃ አንሁ አንዘለ አላሁ ዐዘ ወጀለ በእሰሁ ዐላ አህሊ ልአርድ አሁን የተናገሩት አዎ አሁንማ የተናገሩት አላህ ስብሓነሁ ወተዓላ የከለከለው ነገር በአካባቢ ላይ ተስፋፍቶ ሰዎች ሳይከለክሉ ከቀሩ ያን ለማስቆም ጥረት ካላደረጉ እህ አላህ በዚያ መሬት ላይ በላ ያወርዳል። በላ ያወርዳል። አዎ በላ ያወርዳል። ኡሙ ሰለማ ወፊህም ሳሊሑን ያ ረሱለላህ አልኳቸው። ሷሊሆቹ እያሉ ሁሉም ሰው መጥፎ አይሆንም መቼም ጥሩ ሰዎች እያሉም አልኳቸው። ነቢዩ ስ ሰለም አዎ ወፊህም ሳሊሑን ሷሊሆችም እያሉ ነው የሚደርስባቸው ሳሊሖቹም ላይ ይደርሳል። ወላ መርጦ ነው እነሱ ላይ የሚያርፈው በላኡ ጥፋተኞች ላይ መርጦ ያልፋል አይደለም። ዩሲቡሁም ማ አሳበ ናስ ሰዎች የደረሰባቸው ሁሉ ይደርስባቸዋል። ثم يغديهم الله عز وجل إلى مغفرته ورحمته أو إلى رحمته ومغفرته كذا الله سبحانه وتعالى يقام كان ወደ ምህረቱ ወደ ውዴታው ይወስዳቸዋል አጅርም ይሰጣቸዋል። ኡሙ ሰለማ ኡሙ ሰለማ ላይ የሚገርመው ፈስተተርቱ ቢኩም ድርዒ ፈስተተርቱ ቢኩም ድርዒ እኔ እሳቸው ሲመጡብኝ ኡሙ ሰለማ ጋር ሁኜ የምለብሰው ነገር ባጣ በእጅጌ እንደዚህ ተሸፈንኩኝ። ነብዩ መጡባታ ሱብሓነላህ ይህንን ሐዲስ ሳየው ትዝ የሚለኝ በዚያ በድሮ በእናቶቻችን ጊዜ የማስታውሰው አንድ ክስተት አለ። እርግጥ ለሌላ ሰው ብዙ አይሸፋፈኑም፣ ግን ሸኾች ነገር ሲመጡባቸው ሸኾችን ነገሮች ሲያዩ ይሸፈኑ ነበረ ይሸፈኑ ነበር እና በጉፍታ እንደዚህ ብለው ሸፈን ይላሉ። በጃንጥላ እንደዚህ አድርገው ይከላከላሉ። ወንዶች እንዳያዋቸው፣ መሻሸኾች እንዳያዋቸው። አዋ ሸኾች ናቸው፣ ሸሆች ናቸው ማየት የሌለባቸው መስሏቸው ይሆናል። ትምህርቱ በደንብ አልደረሰም እንጂ ሊተገብር ዝግጁ ነበር ማለት ነው። ይህንን ተግባር እኮ የወሎን ሴት በቅርብ ጊዜ እኛ እዚያ የቀረሁ ባለሁበት የዛሬ 30 እንትን 40 ዓመት አካባቢና 35 38 አካባቢ ላይ የነበሩ ሴቶች ሁሉ እንደዚህ ሲያደርጉ እናያለን። አሁን የለም። አሁን ፍጥጥ ነው። እንዲያውም ፊትህን ዘወር ካልክ በዚህ በኩል ሊመጡ ይችላሉ። ሱብሓነላህ ሱብሓነክ ፈስተተርቱ ቢኩሚ ድርዒ በእጅጌ ተሸፈንኩኝ። ሌላም ነገር ማድረግ ስላልቻልኩኝ መሸፈኛ ስላልነበረኝ በልብሴ ተሸፈንኩኝ። በእጅጌ እኔ ይህኛው ሀዲሱ እስከ መጨረሻው ድረስም ካስታወስ ነው በዚያው አጋጣሚ የተናገሩት ሀዲስም ከዚህ ከኛው ጋር አሁን አይታይም ብላችሁ ነው። አሁን ስለ ሂጃብ የነበረው ፌዝ፣ የነበረው ቀልድ፣ የነበረው ጨዋታ፣ የነበረው ድፍረት ከትምህርት ቤት እስከ ማባረር ከዩኒቨርሲቲ እስከ ማስወጣት ነበርኩ የደረሰው። እኔ አሁንም የቀረ አይመስለኝም። አንዳንድ ቦታ እኛ ጋር አሁንም ያለ ይመስለኛል። ለምን ለበሽ ተብላ፣ ለምን ሰገዳችሁ ተብሎ፣ ለምን አሸሸ ገዳሚ አላላችሁም ተብሎ፣ ለምን ሰላም አላላችሁም ተብሎ፣ አጅነቢ ሴት በአት ሴት ለምን አልጨበጥክም አላህ ስብሓነሁ ወተዓላ ሊቆጣ ይችላል። ሙጊረት ብኑ ሹዕባ ረዲየላሁ ተዓላ አንሁ ነቢዩ ጋር አለይሂ ሰላቱ ወሰላም አጠገብ ሂጄ እንዲያው የሆነች ሴት ላገባ ፈልጌ ብዬ ነገርኳቸው፣ አማከርኳቸው። እንደ ጓደኛ ነበር የሚያዋቸው ያማክሯቸው ነበር ነቢይን ሰለላሁ ዐለይሂ ወሰለም። ነቢዩ ምን አሉኝ አሉ ይላሉ ሙጊራ ኢዝሀብ ፈንዙር ኢለይሃ ሂድና ተመልከታት ፈኢነሁ አጅደሩ አን ዩዕደመ በይነኩማ በመካከላችሁ ትዳሩ ያማረ የሰመረ እንዲሆን አይቶ ወስኖ ማግባት በጣም ጥሩ ነውና ሂድና እያት አሉኝ። فأتيت امرأة من الأنصار فخطبتها إلى أبويها هدكنينا አባትና ቷን ነገርኩኝ። ነቢዩ ሰለላሁ ዐለይሂ ወሰለም ሂድና አያት ብለውኝ ነው የመጣሁት አልኳቸው። እነሱ ጋር እየተደራደርኩኝ እሷ ጓዳ አለ ልጃገረዶች ሲደርሱ የሚቀመጡበት የልጃገረዶች ቤት አለ ለብቻ እዚያ ውስጥ ሁና ሰማች እሷ فقالت إن كان رسول الله صلى الله عليه وسلم أمرك أن تنظر فانظر وإلا فأنشدك አሁን እንደ አንተ እንደምትለው ነቢዩ ሰለላሁ ዐለይሂ ወሰለም እይ ብለው ከሆነ እይ ችግር የለም ተመልከተኝ ነቢዩ ሰለላሁ ዐለይሂ ወሰለም እይ ካላሉህ ግን በአላህ እጠይቅሃለሁ እንዳታየኝ አለችኝ አያችሁ ይቺ ልጅ ለመታጨት እንኳን ሊያጫት የመጣ ባል እንኳን በኢስላም ተፈቅዶ ነብዩ የፈቀዱት ነገር ከሆነ ይሄው ልታይ ዝግጁ ነኝ። ያ ካልሆነ ግን ልታየኝ አይገባህም አለችኝ። አረ ነብዩ ነው ብለውኝ ነው አይ ብለውኛል፣ እንዲያውም የማየት ነገርን ፋኢዳውንም ነግረውኛል ብዬ ነገርኳት። እናሳ فنظرت إليها فتزوجتها አየኋት በጣም ተመቸችኝ፣ አገባኋት፣ ኖርኩኝ ይላል ሙጊረት ብኑ ሹዕባ ሙጊረት እብኑ ሹዕባ ረዲየላሁ ተዓላ አንሁ። አያችሁ ይቺ ሴት እንዴት ጥንቃቄ እንዳደረገች። የእኛ ጋር ግን ገና በስልክ ላገባሽ እፈልጋለሁኝ ካለ ከዚያ በኋላ በቃ መላፋት ነው። የቃል ልፊያ ብቻ እኮ አይደለም፣ እንጠናናም ሊሆን ይችላል። አሁን አብዛኙ ጥያቄ የሚመጣው አይታችሁ ከሆነ አይ ልንጋባ ስንል ልንፈርሽ ወተን ተሳሳትነ፣ በጮኛ ላይ ሆነን ብዙ ቆይተን ነበረ ተሳሳትነ፣ ጋብቻ ወር ሲቀረው ተሳሳትነ፣ ከዚያ በኋላ ዝም ብለን ኒካህ አሰርነ። ይሄ ነው የሚባለው አይደል? ሱብሃንአላህ። እቺ ሱሐቢያ ግን ምን አለች? ነብዩ ፈቅደው ፈቅደውልህ ከሆነ እያት ብለው ከሆነ እየኝ፣ አለበለዚያ ግን አላህን ፍራ ተመለስ። ደግሞ እናትና አባት አውቆ ዘመድ አውቆ ቤተሰብ አውቆ ነው እንጂ እንዲሁ ዝም ብሎ እንጠናና ምኑ ነው የምትጠናኑት? ምን እንዲሆን ነው የምትጠናኑት? ጠይብ ዛሬ አንቺን ለማጥናት አንዱ አንቺ ጋር ዋለ። ይህ ሰውዬ በጥናቱ መሰረት አንቺ ማትሆኝም ሁነሽ ቢተውሽ ማን ይምጣ? ከዚያ በኋላ ማን ይመጣልሻል? ሌላ ሰው ይመጣል። ሌላ ሰው ላጥና ብሎ ደግሞ እንዲሁ አንድ አመት ደግሞ ያለፋሻል። ከዚያ በኋላ ደግሞ ሌላው ሰው ሶስተኛ አራተኛ ሲሆን ባል የሚባል ነገር ያስጥላሻል። ወይ ከአንዱ ታረግዥና ትደቅያለሽ ጥሎሽ ይሄዳል። ጃቢር ብን አብድላህ ረዲየላሁ ተዓላ አንሁማ ቃል ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው የሆነች ሴት ባጨ ጊዜ ሊያገባት የሚገፋፋው ነገር ለጋብቻ የሚገፋፋው የሚፈልገው ሰውነት ካለ ከመሃሏ እሱን ይመልከት ብለዋል። ለምሳሌ አንዳንዱ አይኗን ብቻ ማየት ይፈልጋል። በቃ አይኗን ትይ። ሌላው ደግሞ ፊቷን ማየት ይችላል። ሌላው ደግሞ ባቷን ይፈልጋል፣ እግሯን ይፈልጋል፣ ዳሌዋን ይፈልጋል፣ ጡቷን ይፈልጋል። ጠይብ ማየት የሚፈልገውንና ለትዳር የሚገፋፋውን አሁን ቁጭ ብሎ አንድ ወንድ ልጅ ለሚስቱ ስዕል ሲስል ጡቷ እንዲህ ሆነ ጉንጯ እንዲህ ሆነ ምናምን እንዲሆነ የሚለው ነገር ካለው ያንን ማየት ይችላል ይሄ ሐዲስ ይህንን ሐዲስ መነሻ በማድረግ فخطبت جارية فكنت أتخبأ لها حتى رأيت منها ما دعاني إلى نكاحها وتزوجها فتزوجتها እንግዲህ ጃቢር ብን አብድላህ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ስላሉ ከዚያ በኋላ ላገባት የምፈልጋት ልጅ ነበረች። ለእሷ እየተደበቅኩኝ ዛሬ ባቷን አያለሁ፣ ከዚያ በኋላ እንትኗን አያለሁ። ብቻ ሰውነቶቿ የምችላቸውን ነገሮች እስካይ ድረስ ተከታትዬ እየተደበቅኩ ካየሁ በኋላ አጭቼ አገባኋት ይላል። ሊያጭ ሰው እስከምን ድረስ ማየት ይችላል? يبرز حرص المرأة المسلمة على الستر حتى لا يشق على من أراد رؤيتها أن يراها إلا بعناء واستغفال واختباء ይህ ሐዲስ አሁን በዚህ ቅሷ ላይ ማለት የፈለግነው አንድ ሴት ልጅ ልትጣች እንኳን ስትፈልግ ሊያጫት የፈለገ ሰው እንደ ልቡ እንደማያያት ነበረ በእስላም ታሪክ ውስጥ ማለት ነው በእስላም ታሪክ ውስጥ መኪና ላይ አይደለም የሚገናኙት ሲኒማ ቤት አይደለም የሚገናኙት ትምህርት ቤት አይደለም የሚገናኙት እህ ተጠንታ በደንብ በጣም ተፈልጋ ነበር የምትገኘው። አዳ አሁን ሊያያት የፈለገ ሰው ምን ምኗን ነው ማየት ያለበት? መቼም እጆቿን፣ እግሮቿን፣ ፊቷን ምናምን ይፈቀዳል። ግን ከዚያ በላይ ያለውን አካል ማየት ይፈልጋል። አንዳንዱ ለምሳሌ እኔ ጸጉር ማየት እፈልጋለሁኝ። በተለይ የኛ ሀገር ልጆች ጸጉር የሴት ልጅ የኢትዮጵያ ሀበሻው ጸጉር ብዙም ስለማያኮራ ማየት አለብኝ ካለ ሊያዩት ይገባል ብለን እናስባለን። እንደው ሌሎችም ይላሉ ፉቃሃዎችም እንደሚያነሱ ታውቃላችሁ፣ ሀታ ጠረኗን እንኳን ማጣራት ከፈለገ እህቷንና አክስቷን አክስቱንና እህቱን ማለት ነው የእሱን አብሮ ይዞ ሆዶ አጠገቧ ቁጭ ብለው እንዲያጣሩለት ያስፈልጋል። እሷ እሷም ታድርጋ። እሷ አንደኛ ሰውነቱን ሙሉውን ነው የምታየው። ወንድ ልጅ አይሸፈን ከዚያ ሌላ ያለውን ነገር ማጣራት ከፈለገች ልታጣራ ትችላለች። አከዘል ኢስላም እኛ ያለብን መተግበርና መከተል እንጂ አዲስ ፋሽን ማሳደድና መቃረብና ወደ እስላም ይዞ መግባት አይደለም ለማለት ነው። የዛሬው ትምህርት እዚህ ይብቃ። በሚቀጥለው ቀን በሚቀጥለው ርዕስ ላይ እንገናኛለን። እስከዚያው ደህና ቆዩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።